ያ أيها الذين آمنوا إنما الخمر والميسر አለ ኸምር አለ አስካሪ መጠጥ መይስር ቁማር ወልአንሳብ ለኢባዳ ብሎ ሊያመልኩ ግዑዝ የሆነ ነገር የሚያመልኩበት ማምለኪያ ቦታቸው ላይ ያቆሙታል። አረቦች ይህን ይጠቀሙ ነበር። በአያመል ጃህልያ ጊዜ አንሳብ እሱ ነው። ወልአዝላሙ አዝላምም አዝላም ማለት እድል ሙከራ የሚጠቀሙት ነገር ነው። ባለፈው ድሩሶቻችን ላይ ተናግረናል ስለ አዝላም። ለማስታወስ ያህል አዝላም ማለት አረቦች ሂድ በአንድ የሆነች ብጣሽ ነገር እንደ ወረቀት በሆነች ነገር ላይ ወይ ጣውላ ቀርጾ ይሁን ቆዳ ቆርጦ ቅጠልም ይሁን በሌላ ሂድ እጣ የሚሰሩ ሰዎች እንደሚያዘጋጁ አይነት ሂድ ይጽፋሉ። በአንደኛው አትሂድ። በተመሳሳይ አሁንም ሌላ እንትን ያዘጋጁና ይቀናሃል። እንደዚሁ በሌላ ወረቀት ደግሞ አይቀናህም። የመሳሰሉ ነገሮችን ይህን ያተረማሙሱና ኪሳቸው ላይ ይከቱታል። የትም ይሁን የትም ጉዞ ለመጓዝ ሲፈልግ ከቤቱ ሲወጣ ይህን አዝላም ማየት የግድ ነው። ባህላቸው ነው። አዝላም ይባላል። ሳያየው አንዷን ብቻ ነው ማውጣት ያለበት። ሲያወጣ አትሂድ ከሆነ ከላስ የተነሳውን ጉዳዩን ይሰርዘዋል። ጥሼ ቢሄድ የሚመጣብኝ በላ አለ ይላል። እንደ አጋጣሚ ሆኖ ሂድ ከሆነ ይሄዳል። አሁንም አይቀናህም ከሆነ ከላስ ሌላ ቀን ቀይሬም ብሄድ ይሄ ጉዳይ ራሱ ማይቀናኝ ነው ይላል። ይቀናሃል ደግሞ ከሆነ ከላስ ይሄ አስላም ይባላል። ስለዚህ እነዚህን ነገሮች ስምስማቸውን እየጠራ አላሁ ስብሓነ ወተዓላ ሐራምነታቸውን ነጃሳዎች ናቸው ሲል ገለጸ። ቆሻሻዎች አለ። ኢነመል ኸምሩ ወልመይስር አለ። ኢነ ሐርፍ ተውኪድን ወነስብ ይባላል። ከበድ ያደረገው ጌታ አላህ ሱብሓነሁ ወተዓላ ከምርማ ማለት ነው። ሲደመር መይስርም ቁማርም ማለት ወልአንሳብ በአማልክትነት የምትጠቀሙት ግዑዝ ነገር የሆነ አንሳብም አለ። ወልአዝላም አሁን ያላችሁ እድል ሙከራ አዝላምም አለ። ሪጅሱም ምን አመል ሸይጣን አለ። ቆሻሻ ነው አለ። አስሉ ሪጅስ ማለት ነጃሳ ማለት ነው። ፈጅተኒቡ راقباتشو كنزي نغروش لألكم تفلحون تعليلية لأجل أن تفلحوا مالك وديتا ما عندك توينو زند راقباتشو كساراتشو بطام يكفانو على الله سبحانه وتعالى إنما يريد الشيطان أن يوقع بينكم الأداوة والبغضاء ፊል ኸምሪ ከምርን ማይስር ቁማርን እዚህ ጋር የተዘረዘሩትን ነገሮች ሁሉ ዝም ብሎ እኮ አይደለም ብድግ ብለን ሐራም የምናደርገው ይላል አላህ ሱብሓነሁ ወተዓላ። ጉዳታቸው target ኡ የሸይጣን target ግቡ አለው ለሸይጣን ይላል አላሁ ስብሓነ ተዓላ እነማ ዩሪዱ ሸይጣን ከምር ላይ ሲያዘፍቅ ከምር ሲባል ሁሉንም የአስካሪ መጠጦችን ያጠቃልላል። አበሻዋን ብቻ ማለት አይደለም። የፋብሪካ ውጤት የሆነውንም በለው በሀብትና በስልጣን ጫፍ የወጡ ሰዎች እንደየ አቅማቸውን እንደየደረጃቸው የሚጠቀሙት ውስኪም በለው በፈለገ መልኩ የተዘጋጀ ይሁን እነዚህ የኸምር አይነቶች ላይ አስገብቶ ሲያስዋኝህ ይላል አላህ ስብሐነ ወተዓላ። የሸይጣን ታርጌት አንዩቂያ በይነኩም ለአዳዋ የመጀመሪያ ታርጌቱ ሻይ ቡና እንበል ተብሎ እኮ ነው የሚወጣው። እንዝናና ተብሎ ነው የሚወጣው። ፏ እንበር ወተን እርስ በርስ ሰዎች እኔ በማልችልበት ባላቸው በሌላም ቋንቋም ቢሆን ተጠቅመው ይወጣሉ። ያሰከሩ በንጹህ አቅል በንጹህ አይምሮ ያሉ ሰዎች ጋብዛሃለሁ፣ ትጋብዘኛለህ፣ ሌላም ሌላ ተብሎ በፍቅር ነው ተያይዞ የሚወጡት አይደለም። የሸይጣን ታርጌት ግን ግቡ ትልቁ አንዱና ትልቁ ግብ አን ዩቂያ በይነኩም ልአዳዋ በከምር ጀርባ መሀላችሁ ላይ ሊያስገባ የሚፈልገው ጠላትነትን ነው። አንደኛው ነገር ይሄ ነው። ከደቂቃዎች በኋላ እየተሳሳቀ እየተላዛሰ ተያይዞ እንዝናና ብሎ የወጣ ሰው ከደቂቃዎች በኋላ አንዱ አንዱ ላይ ሽጉጥ ይመዛል። ከደቂቃዎች በኋላ ጠላትነትን ነው መሀላችሁ ላይ ሊያስገባ የሚፈልገው ሊያፋቅር እንዳልሆነ ወቁ ይላል። አንድ والبغضاء የከፋ አደጋ እንኳን ባይኖር ጥላቻንም ሊያስገባ ነው መሀላችሁ ላይ ፊል ኸምሪ ወልማይሰር በቁማርና በኸምር በአስካሪ መጠጥ ጀርባ የሸይጣን target ነው ይላል አላህ سبحانه وتعالى። ትልቁና የከፋው ይሄ እንግዲህ የዱንያ ላይ ነው። ጠላትነት መሃላችሁ ላይ ሊያስገባ ፈልጎ ነው። አንዳችሁ በአንዳችሁ ላይ አድቡ እንድትሆኑ ነው። ይሄ የዱንያው ኪሳራ ነው። ወየሱደኩም አን ዚክሪላህ ወአን ሰላ በዚህ አስገብቶ አሻግሏችሁ ትልቁና ዋነኛው target ኡ ደግሞ ከአላህ ኢባዳዎች ከዝክር አይነቶች ከሰላት ሊያገልላችሁም ፈልጎ እኮ ነው ይላል አላሁ ስብሓነ ወተዓላ። የሸይጣን target ና ዓላማው ይሄ ነው። ፈሃል አንቱም ሙንተው እንግዲህ ጥቅሙና ጉዳቱ ይሄን ያህል መሆኑን ከነገርናችሁ ይላል አላህ سبحانه وتعالى ከቁማር ከከምር አሁን ከተዘረዘሩ አይነት ሐራም ነገሮች ትርቃላችሁ አትርቁም? ይላል አላህ ሱብሓነሁ ወተዓላ። ኸምር እንግዲህ የመጨረሻ ሐራምነቱ ላይ አስምሮበት ከበድ አድርጎ አስረግጦ የተናገረ የቁርአን አያ የመጨረሻና መደምደሚያው ይሄ ነው። ኸምር በደረጃዎች ነው ሐራም የሆነው። በአንድ ጊዜ እንደ ሌላ ህግጋቶችና እንደ ሌላ ሐራምና ሐላልነታቸው ቁርአን ውስጥ ሲገለጽና ሲብራራ እንደነበሩ ነገሮች አይደለም። ደረጃ እየጠበቀ ደረጃ እየጠበቀ ነው ለዚህ ለመጨረሻ ለመደምደሚያ ሐራምነትን ለማስተማር ይሄ አያ የደረሰው። አረቦች በተወሰኑ የወንጀል አይነቶች ላይ የተፈጥሮ ባህሪ ሆኖባቸው ጠንከር ያሉ ነበሩ። ከምር ላይ ከምር ላይ ያላቸው ፍቅር በጣም ይበረታ ነበር። ሴቶች ላይ ዝና ላይም እንደዚሁ በጣም ይበረታ ነው። ስለዚህ ከምር ላይ አላሁ ስብሓነ ወተዓላ በአንድ ጊዜ ሐራምነቱ የዛን ቢወርድ ብስለቱ ስላልነበረ የዲን እውቀቱ በጥልቀት በስፋት የተብራራ ስላልነበረ ቀድሞ እውቀቱን በደንብ እንዲይዙ አላህ ስለፈለገ ትንሽ ጊዜ ዝም አላቸው። በዚህ የተነሳ ሶስት ደረጃዎችን ጠብቆ ነው ስለ ኸምር ሐራምነት የገለጸው። በአንደኛውና በመጀመሪያው ደረጃ percent ኡ በጣም ዝቅ ይበል እንጂ በጣም ዝቅ ይበል እንጂ ጉዳት አለው፣ ጉዳቱ በጣም የከበደ ነው ሲል ነካ አድርጎተዋል። በሁለተኛው ዙር ይህንም ብሎ ቢልም አረቦች ቅድም እንዳልኳችሁ የከምር ፍቅራቸው ከባድ ስለነበረ አይ ግን ሐራም ነው አላለም አሉ። አንዳንዶች በጣም ከምርን ያፈቀሩና ውስጣቸው ለትልቁ ቦታ ያላቸው ሰዎች ጉዳት አለው አለ እንጂ ቁርአን ሐራም ነው አላለም። አንዳንድ ግን አቅላቸው በሰል ያሉ አመለካከታቸው ጠለቅ ሰፋ ያለ ደግሞ በጣም ዝቅ ብሎ ጉዳቱ የከበደ ከሆነ ቢቀርብን ይሻላል ያሉም አሉ። ያቋረጡ የተው ነቢዩ ሂጅራ ወደ መዲና ሁሉ ሲሄዱ ሰሃባዎች የመዲና ሰሃባዎች አሳስቧቸው ሁሉ በአንድ ወቅት ጠይቋቸውም ነበር ስለ ኸምር የቁርአን አያ ወረደ። يسألونك عن الخمر ወልመይስር قل فيهما إثم كبير ومنافع للناس على وإثمهما أكبر من نفعهما ጥቅሙ በጣም ዝቅተኛ ነው። ንገራቸው ያ ሙሐመድ፣ አስተምራቸው፣ አሳውቃቸው ለሰሃባዎች። አደጋ ግን በጣም የከበደ ነው። ጉዳቱ በጣም percent ኡ ከፍ ያለ ነው። የዛን ጊዜ ከሰሃባዎች ውስጥ የዑመር ብን ኸጣብ ባህሪ ግን በጣም አጃይብ ነበር። ሰሃባ ዑመር ብን ኸጣብ اللهم بين لنا في الخمر بيانا شافيا የሚል ዱዓ ሁሌ ያደርግ ነበር። ይሄ ነገር አርኪ አይደለም፣ ሐራም ነው ሐላል ነው ብሎ መግለጽ አይደለም። ወኢስሙማ አክበሩ ሚን ነፍዒሂማ ነው ያለው። ጉዳቱ በጣም ያመዝናል፣ ጥቅሙ በጣም ትንሽና ጥቂት ነው ብሎ ማለት አርኪ አይደለም። ያ ረቢ አርኪ የሆነ ህገ ደንብ ስለ ኸምር አውርድልን በግሉ ይጨንቀው ነበር ሰሃባ ዑመር ብኑ ኸጣብ። በጣም የሚያጅበው በዚህ መልኩ እያለ ወደ ሁለተኛው የኸምር የመከልከል ሁለተኛ ዙሩ ላይ ሲገባላችሁ አንድ ገጠመኝ ተከሰተና ያን ገጠመኝ ተንተርሶ የቁርአን አያትና ሁለተኛው ዙር ወረደ። አንድ ሰሃባ አብዱራህማን እብኑ አውፍ የሚባል የምግብ ዝግጅት ትንሽ በስሱ በቀላሉ አዘጋጅቶ እራት በአቅራቢያው ሊኖሩ የሚችሉ ሁሌ ሊገናኛቸው የሚችልና ሊቀራረብ የሚችላቸውን ውስን ሰሃባዎች ጠራ ቤቱ። ቅድም እንደነገርኳችሁ አረቦች ከምር ላይ ያላቸው ፍቅር ከፍ ያለ ነው ብያቸዋለሁ። በልተው ከምር መጠጣት የግድ ነው። አሁን ባልኳችሁ ደረጃ ነው የከምር ጉዳይ ያለው። ይሄ ሰሃባ ምግብ ዝግጅት ትንሽ አዘጋጅቶ ጠርቷቸው እራት በሉና የተዘጋጀውን ከምር ላሱት እያሉ እያሉ እንግዲህ መስመር ለቀቀ አቅላቸው። እየተጫወቱ እየተቀላለዱ ሰዓት ገፋ። ኢሻ አልሰገድንም አሉና ተነሱ። ኢሻ ሰላት ከውስጣቸው አልይ ብኑ አቢ ጣሊብ እንዲያሰግድ ጋበዙት። አልይ ብኑ አቢ ጣሊብ ሱረቱል ፋቲሃን ጨርሶ ሞቶ የሞተ እሱ እንዲህ እየፈሰሰ ቁል ያ አዩሀል ካፊሩናን ጀመረ። ያልሰከር አይደለም እኮ ጤናማም ይከብደዋል። ቁል ያ አዩሀል ካፊሩን السؤال لا أعبد نعبد تعبد إيار قبا وطا قوم وقرر ما مانني ملس كهلا على جماعهم يأوكون كلهم شباب لوال أزا نبي يوغا ريبورت متى يا أيها الذين آمنوا لا تقربوا الصلاة ወአንቱም ሱካራ ሀታ ታለሙ ማ እባካችሁ እናንተ ሙእሚኖች ሰክራችሁ ወደ ሰላት እንዳትቀርቡ ምን እንደምትሉ ሳታውቁ። ሁለተኛው ዙር ይሄ ነው። ይሄን የሰሙ አንዳንድ ሰሃባቸው የቁርአን አድ እንደወረደ ወዲያው ዑመር ብን ኸጣብን ዛሬ ነቢዩ ላይ ይሄ አያ ወረደ ሰማ። አሁንም አላረካውም ዑመር ሰላት ሰክራችሁ አትቅረቡ ነው ያለው። ሐራምነቱን አሁንም ይቀረዋል አለ። አላሁመ በይን ለና ፊል ኸምሪ በያናን ሻፊዓ ገላግለን ያ ረቢ በጣም አፍቃሪዎች አሁን እዚህ ለምን ማድረግ ጀመሩ? ከኢሻ በኋላ ላጥ ያረጓትና ገብቶ ይተኛሉ። ሰላት ላይ ሰክራችሁ አትቅረቡ ነው የተባለው። አንድ ጊዜ የሆኑ ውስን ሰሃባዎች ልክ እንደ አሁኑ እንደ ምግብ ዝግጅቱ የሆነበት በተለምዶ እየጠጡ እያሉ كتنش ساعات بحال ولوم سرال تنكت كتو لاجو عندو عندو عندو الرسول سبر ساجو ودياونو هي القرآن آية وردة يا أيها الذين آمنوا سوستنياونا ما تقالي مدم دمعو إنما الخمر والميسر والأنصاب والأزلام رجس من أمل الشيطان فاجتنبوه لعلكم تفلحون عليه እንደማ ዩሪዱ ሸይጣን አንዩቂያ በይነኩም ልአዳዋ ጥላቻን፣ ጠላትነትን ይሄን ነው ውስጣችሁ ለላይ ያስገባ። target ኡ ይሄ ነው። አይተዋል፣ ደርሶባችሁ ሰሃባዎች ሳያንገራግሩ ተቀበሉ። ويصدكم عن ذكر الله وعن الصلاة መስጂድ ሄዶ የሰገደ የለም እኮ አልይ ብን አቢ ጣሊብ አሰገደ በሚላችሁ ጊዜ መስገድም አትበለው። እዛ ሆኖ ተነስቶ መስገዱ መስገድ አይደለም። በዚህ በዘመናችንም አንዳንድ ሰዎች አድናቆትን ያገኙ ይመስል የሚደነቅላቸው ሰዎች አሉ። እኔ በራሴ ጆሮ የሰማው እከሌ ጥሩ ነገሩ የሰከረውን ያል ይስከር ሰላት እንኳን አይተውም የሚባል በሽንት ውዱ አድርገህ ሰላት ሰገድክ በለው። ትርጉም የለውም። ፈሃል አንቱም ሙንተሁን ዑመር ብን ኸጣብ ኢንተሃይና ያ ረበና ኢንተሃይና የቁርአን አያቱ መደምደሚያው ትልቅ ማስፈራሪያ ነው። ትከለከላላችሁ፣ አትከለከሉ እንዲህ ነው ያለው። በነገራችን ላይ በኡሱል ፊቅህ አንድ ትዝ የሚለኝ ነገር ምንድን ነው? ማንኛውም ሐራም የሆኑ ነገሮች خالص ጎጂ ብቻ አይደለም። percent ኡ በጣም ጥቂት ይሁን እንጂ ሁለት percent፣ አንድ percent፣ ሶስት አራት percent ሊሆን ይችላል ጥቅሙ። ወኢዝሙማ አክበሩ ሚን ነፍዒሂማ አለ። ዘጠና ስድስት ዘጠና ሰባት ዘጠና ስምንት ጉዳት ኖሮት አንድ percent ሁለት percent ጥቅም ይሄ ቦታ የለው በ دين الإسلام። ይህን ያህል ጉዳትና ይህን ያህል አደጋ የተከመረበት ነገር ያቺ በጣም ጥቂት የሆነች በ percent ዝቅ ያለች ጥቅም አትታይም። ከምርኮ ጥቅም አለው። አስካሪ መጠጥ ጥቅም አለው። በጣም ፈሪ የሆነ ሰው በጣም መታሰር የሚፈራ መደብደብ የሚፈራ ሌላ ሌላ ነገሮችን ጥንቃቄ የሚያበዛ ሰው ጨብ ካለ በኋላ ምን ይፈራል? ይህ ለምን መንግስት አይሆንም ነው የሚሉ የሰላም ጥቅሙ ለምን ያበቃል? ለምን ይሰጣል? ጥቅሙ ምንድን ነው? እሱ ሌላ አማርኛ ነው፣ ግን ጠቀመው እኮ ድፍረትና መጣ አደፋፈረው። ማንኛውም ሀራሞች በጣም percent ኣቸው ዝቅ ይበል እንጂ የራሳቸው የሆነ ጥቅም አለው። ሸሪዓ በጣም ዝቅ ላለ ጥቅም ያንን ቦታ አይሰጠውም። ያ አይታይ፣ ሚዛን ውስጥ አይገባም። ጉዳቱ በጣም የበዛ ነውና ሌሎችም ሐራሞች እንደየቦታቸውና እንደየትንታኔያቸው በዚህ መልኩ ይለካሉ። ስለዚህ አንዳንድ ሰዎች ኸምርን ሌላ ጥቅም አለው ይላል። ለሆድ ቁርጠት፣ ሆድን ለነፋ ጉዳይ ጮጓራ ዳጅሲ ምናምን ካልንትን ካላደረገ የሚገርመው ግን ይሄ አይደለም። ሸሪዓ ግን ከዛሬ 1442 ዓመት በፊት ነቢዩ በሐዲሳቸው ሲገልጹ ማ ጃአለ ላሁ ሽፋኩም ፊማ ሐረመ አለይኩም አሉ። አላህ ሐራም ነው ብሎ በደነገገው ነገር ላይ የመድኃኒትነት መድኃኒት እንኳን ቢኖረው መድኃኒትነቱን አንስቷል ከላዩ ላይ አይሰራም። expired የሆነ መድኃኒት ሐኪሞች አትጠቀም ብሎ ይከለክሉሃል። መሰረቱ እኮ መድኃኒት ነበረ። አብቅቶለታል የመድኃኒትነት እድሜው። አሁን ይህን expired የሆነ መድኃኒት ብትወስድ አደጋ ላይ ትገባለህ ነው ሙአሰላሚላ ከምር ላይ መድኃኒትነቱ እንኳን ቢኖረው ጀሊሉ ረበል ኢዛ ኤክስፐርት አድርጎታል፣ አይሰራም። ሐራም ባደረገው ነገር ላይ መድኃኒትነት ቢኖርበት እንኳን አንስቶታል አሉ ነቢዩ። ስለዚህ በየትኛውም አይነት ጥበብና በየትኛውም ስልት ከምርን መጠቀም አትችልም። ለቁርጠት በለው ለሆድ መንፋት በለው በም አይሰራም። እኔ ካልጠጣው እኔ እንዲህ ካላደረኩ ምን ችግር አለው? ለምሳሌ ካፍር ሊጠጣ ይችላል። ሙስሊም ያለ ያልሆነ ሰው ሊጠጣና ሊጠቀም ይችላል። ከኩፍር የበለጠ ምን ከባድ ወንጀል አለና ነው። ስለዚህ መጀመሪያውኑ መንገዳቸው ነው። ለእነሱ ብነግድ ምን ችግር አለው? ልትበላና ልትጠጣ ሐራም ጌታ አላህ ያደረገውን ነገር ደግሞ ነግደ እንዳትበላም ጭምር ሐራም አድርጎታል። ለዚህ ነው ነቢዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ሲናገሩ ለአን ሻሪበል ኸምር አሉ። በጣም የሚገርመው የአላህ እርግማንና ቁጣ ሐምር ጠጪ ላይ ይውረድበታል። አንድ ወሳቂሃ አሉ ወባኢሃ አሉ ወሙብታአሃ አሉ ሐምርን ጠጪ ላዩ ላይ የአላህ ቁጣና እርግማኔ ይውረድበታል። ጠምቆ የሚሸጠውም የአላህ በላይ ይውረድበታል። እየቀዳች የምትካድም አስተናጋጅ በላት። እሷም ለላና ይውረድባታል። ጋማ ከብት ላይ ጭኖ በአህያም በለው በበቁሎም በሌላ በሌላ ለሚነግዱ ሰዎችና ለሚጠቀሙ ሰዎች የትራንስፖርት አገልግሎት የሚሰጥ እሱም ላይ ለአና ባላ ይውረዳሉ። ነቢዩ ዛሬ በመኪና ተርጉመው ወልማህሙለተ ኢሌህ አሉ ጭነው እዛ ገዢው ጋር ተብሎ እዛ የሚወሰድባት እሱም ገዢው ተረካቢውም ላይ ለዓና የአላህ እርግማን ይውረድበታል። የማይጠጣ ለጉልበቱ ተሸክሞ የሚጭን እሱም ሌላ አና ይውረድበታል። ነቢዩ አይጠጣም እኮ አልሸጠም፣ አልገዛም፣ አልጠመቀም እገዛ አድርጓል ነው ትርጉሙ። እገዛ አድርጓል። ስለዚህ እንዲህ ተደርጎ ነው የታጠረው። በየትኛውም መልኩ ምኑንም አይነት መሽሎክለኪያ እንዳታመጣ ከዛ በኋላ የኸምር ሐራምነት በዚህ መልኩ መደምደሚያውን ይዞ የመጨረሻውን ውሳኔ አግኝቶ ሐራም ሆናል። ከዛ በኋላ በነገራችን ላይ በጣም የሚያጅበው ስለ ኸምር ሐራምነት በዚህ መልኩ ዝርዝር ሁኔታውን ካስቀመጠ በኋላ ዋጢኡ ላሃ ዋጢኡ ረሱላ ዋህደሩ አለ አላህ ስብሓነ ወተዓላ እንግዲህ በዚህ መልኩ ሐራሞችን በትኖ ካስረዳችሁና ካብራራንላችሁ በኋላ አለ እባካችሁ የአላህን ትእዛዝ ተቀብላችሁ ትእዛዙ ላይ የምትቆሙ ከተከለከላችሁ ነገር ላይ የምትከለከሉና ረሱልን የምትከተሉ መሆን አለባችሁ አለ። ዋዘሩ ሙሉ ጥንቃቄም እንዲኖራችሁ ይገባላል። ጥንቃቄ ጉድለት የሚያመጣው ኪሳራ ብዙ ነው። ሰዎች በዘመናችን ሐራምን ለመጠቀም በዘመነ መልኩ ሌላ ቀለም ይቀቡለታል። በዘመነ መልኩ ሌላ አቃቅር ያወጣሉ። ምናልባት ራስን መሸወድ ካልሆነ በስተቀር ጌታ አላህ ሱብሓነሁ ወተዓላን ግን አይሸውድም። ፈኢን ተወለይቱም የየትኛውንም አይነት ብልጠትና ዘዴ ተጠቅማችሁ ሐራም ነው ተብሎ ተብራርቶላችሁና ተነግሯችሁ ማትጠነቀቁ ከሆነ ጆሮ ዳባ ልበስ ብላችሁ ጀርባ የምትሰጡና የምትሸሹ ከሆነ አለ አላህ ሱብሓነሁ ወተዓላ ፈአለሙ እነማ አላ ረሱሊና አልበላጉል ሙቢን ቁርአን ሐራምና ሐላልን በወህ አማካይነት የወረደውን እንደየትውልዱ ይመክራል፣ ያስተምራል። ነቢዩም በህይወት በነበሩ ጊዜ ተልኳቸውን ማስተላለፍ ማስተማር ብቻ ነው። አንገቱ ላይ ገመድ ከቶ ግን የሚጎትተው የለም። በቂና አርኪ በሆነ መልኩ እንዲረዳ ይነገረዋል፣ ይመከረዋል። ተቀብሎ መተግበርና አፈጻጸም የባለቤቱ ነው። ለይሰ አለ አመኑ ወአምሉ ሳሊሃት ጁናሁም ፊማ ጠይሙ ኢዛ መተቀው ሰሃባዎች እንደ መጀመሪያ ያልሆኑ ይሄ ቁርአን አያት ከምር ላይ ማይስር ቁማር ላይ የሰጠው ማስጠንቀቂያና የሐራምነቱ አገላለጽ በጣም ከበድ ያለ ስለሆነ ሐራምነቱን አምነን ተቀብለናል ብቻ ሳይሆን እንደዚህ ሐራም መሆኑ ሳይገለጽ ሳይወርድ ቁርአን እየጠጡ የሞቱ ሰሃባዎች እሳ ብሎ መጨነቅ ሁሉ ጀመሩ። እንደ ዛሬ ሐራም ሆኖ የመጨረሻው ድምዳሜ ላይ ሐራምነቱ ሳይገለጽ ቁርአን ሳይወርድ ኸምር ባህላልነቱ ባለ ደረጃ እየጠጡ የሆኑ የሞቱ ሰሃባዎች እሳ ሊቀጡ ነው፣ የእሳት የሆኑ ነው። ጨነቃቸው አንዳንድ ሳህባዎች የዛኔ ለይሰ አለ ለዚነ አመኑ ወአምሉ ሳሊሃት ጁናህ ሙእሚን ሆነው ኢማንና እስልምናን ጨብጠው ከእናንተ በፊት ኸምር ሐራም መሆኑ ሳይገለጽ ከአላህ ዘንድ ትእዛዙ ሳይመጣ ወአምሉ ሳሊያት መልካም መልካም ስራዎችን እየሰሩና ሐራምና ሐላል ነው ተብሎ በሌሎቹ ሐራሞች ላይ ጥንቃቄ እያደረጉ ኖረው የሞቱ ሰሃባዎች እናንተ የምትጨነቁላቸው ወንጀል የለባቸውም፣ ሐራምነቱ ሳይገለጽ ጠጥተው የሞቱት በልተው የሞቱት ችግር የለውም ብሎ የቁርአን አያ ወረደ። ኢዛ መተቀው ተቅዋን የጨበጡ ከሆነ ያ ብቻ ሰውን ወአመኑ የኢማን ባለቤትም ከሆኑ ወአምሉ ሳሊሃት መልካም ስራዎችንም የተገበሩ ከሆነ ሱመ ተቀው ወአመኑ ከከምር ውጭ ሌሎች ሙሐረማቶች ላይም ጥሩ ጥንቃቄ ኖሯቸው በተቋን የተቋና የኢማን ባለቤቶች ከሆኑ ሱመ ተቀው ወአሐሰኑ በተቋቸው ታግዞ መልካም ስራ የሚሰሩ ሆነው የሞቱት ችግር የለባቸውም። እነሱ ላይ ወንጀል የለባቸውም። የሚያስጠይቅና የሚያስቀጣም ነገር የለባቸውም። ከመሞታቸው በፊት በኢማን ታግዘው የሰሩት መልካም ስራቸው ውጤታማ ያደርጋቸዋል። ወላሁ ዩሂቡል ሙሕሲኒን አለ። የወንጀል አይነቶች የሰው ልጅ ሲግራራለት ይፈልጋል። አረብ ሲተርት በላጋ ላይ ምን ይላል? ኩሉ መምኑኢን ማህቡብ ይላል። ተው የተባለ ነገር ሁሉ በሰው ልጅ ዘንድ የተወደደ ነው። ተው አትስራ የተባለ ነገር ማስጠንቀቂያ የተሰጠው ነገር ላይ ሁሉ የሰው ልጅ ፍቅሩ ከባድ ነው። ህፃን ልጆችን እዩ እስቲ። አትንካ ይሄን ነገር ብለህ ባስጠነቀቅከው ነገር ላይ ትኩረት ይወስዳል። ቢያንስ ሰብሬ ማየት አለብኝ ውስጡ ላይ ያለው ነገር ይላል ህፃን ልጅ። የሰው ልጅ አቅል ይሄ ነው። ጉዳትና ጥቅም ቅድም እንዳልነው አደጋው በጣም የከፋ ካልሆነ ወደ ሐራምነት አድርሶት አላህ ሐራም አይልም። ግን ዘመናችን የቴክኖሎጂ ዘመን ነው። ዘመናችን የስልጣኔ ዘመን ይባላል። በዚህ የተነሳ ለሐራም ሌላ ስያሜ ይሰጥና ሌላ ሽፋን ይደረግለትና በሌላ መልኩ በእጃዙር ለመጠቀም ብዙ ዘዴዎችን ሰው ይዘይዳል። ከፊት ለፊትም መጣ ነገሩ፣ በጓሮም ዞረ ነገሩ፣ ብልጥትን ተላብሶ ሽፋንና ከፈር አግኝቶ መጣ። ሐራም ግን ሐራም ነው። በነገራችን ላይ ርስቅ በሰው ልጆች ብልጠት የሚታገዝ አይደለም። ርስቅ ላይ አንድና አንድ የአላህ እጅ ብቻ መኖር አለበት። ባይሆን ኖሮ ስንት ብልጣ ብልጦች ድሃ ሆነው እኮ አሉ እኮ ስንት ብልጣ ብልጦች አፈር ለሚንከባለሉ አሉ መጨረሻ የረቀቀ ንግግር እየተናገሩ የበሰለ አመለካከት እያላቸው ብልጠቱ ምንም የማይጠቅማቸው ፈኢነ ሪዝቅ አላሂ ላ የጅሩሁ ሂርሱ ሀሪስን ወላ የርዱሁ ከራሂየቱ ካር ያሉ ነቢዩ የአላህን ርዝቅ ጉጉቱ በጣም ከፍ ያለና ጉጉቱ በጣም የበለጠ ስግብግብ ጎትቶ አያመጣውም አሉ ነቢዩ በብልጠቱ፣ በችሎታው፣ በቅልጥፍናው ርዝቅን ጎትቶት አያመጣውም በፍጹም አሉ ነብዩ። ወላ የርዱ ከራሄቱ ካሪሃ ከርዝቅ አልፈልግም ብሎ ጀርባ ሰጥቶ የሚሸሽ እሱም ከላዩ ላይ ገለል ማድረግ አይችልም አሉ። እንግዳውስ የርስቅ ስልጣን ያለው በአላህ እጅ ብቻ ነው ማለት ነው። ባህራም ታግዤ ካልሆነ በስተቀር ቶሎ መበልጸግ አይቻልም ብለው የመበልጸግ ከፍተኛ ጉጉት ያላቸው ሰዎች እዚህም እዛም እዚህም እዛም ሲዳክሩ ታያለ። እንዴ ሐራም አይደል ብትለው ቅድም እንዳልነው ሌላ ሽፋን ይፈልጋል። የሚገርመው ግን ዘመዱ ደግሞ ምን አይነት ሰዎችን ነው እንደዚህ እያደረገ ያለው? ሰፈላወል ለመጀመሪያ የምታያቸው ሰዎች በጣም መጠንቀቅ ያስፈልጋል። የአላህን ርዝቅ አላህ የሚሰጥና የሚመድብልህን ርዝቅ ስልጣኑ የአላህ ብቻ ነው ብሎ ሰው ቤቱ ለተጣጥፈ ይቀመጥ አይደለም። እንደዚህ አይነት ሸሪዓም የለም። ወደ ጀዝባነት የሚያዝ ሸሪያ የለም። ሙያም ካለው ሰው የጉልበት ስራም ይሁን ለርስቅ የሚያስችለው የሆነ ምንም አይነት እንቅስቃሴ ይሁን በሐላልነቱ ብቻ የታወቀ ነገርና የጸዳ ነገር ይሁን እንጂ ለሰበብ እንቅስቃሴ የግድ ይላል። ርስቅ በአላህ እጁ ነው ያለው። የመደበልኝና የረዘቀኝን ደግሞ ምንም ቢሆን አያመልጠኝም። ቤቱ ላይ ጀዝቦ እጁን አጣጥፎ ቁጭ ብሎ ያ አላህ ይበል እንደዚህ ብሎ ያለ ሸሪያ የለም። መስገብገብ በስቶ ሐራም ላይ አንዋኝ ነው። መበልጸጌ ቶሎ እንዲፈጥር ተብሎ ሐራሞች ላይ ሌላ ሽፋን አልብሶ መዘፈቅ አያስፈልግም ነው እንጂ ሐላል የሆነ ከስብ የግድና የግድ ነው፣ ዋጅብ ነው። የሰው ልጅ የሚሰራውን የከስብ አይነት እንደየአቅሙ ሊሰራ ቅድሚያ አቅምና ጉልበት ሰጥቶታል። የሆኑ ሰዎች ፈርጣማ ሰዎች ነቢዩ ጋር መጥተው ተቸግረናል፣ እንዲረዱን እንፈልጋለን አሉ። ሰዎችን አዩዋቸው ነቢዩ ወደ ላይ ወደ ታች፣ ከላይ ወደ ታች፣ ከታችም ወደ ላይ እሰጣችኋለሁ አሉ። ግን ለናንተ መስጠት አይገባ እንደ ሸሪያ ከሆነ ምክንያቱም ጥሩ አቅምና ጥሩ ጉልበት አላችሁ፣ ሰርታችሁ መብላት የምትችሉ ናችሁ። ለእንደናንተ አይነቱ መለመን አይቻልም፣ ሐራም ነው። ከኔ መስጠትም ለእናንተ አይገባም። ሰው አቅም እያለው ጉልበት እያለው የሚመጥነውን የከስብ አይነት ሐላል ብቻ ይሁን እንጂ መስራት እየቻለ ጉልበቱን ዝም ብሎ ብቻ ቅድም እንዳልነው ጀዝቦም ይሁን ራዚቅ አላህ ነው ብሎም ይሁን የሰነፎች መፈክር ነው ይሄ። በየትኛውም መልኩ ወይ ደግሞ ለልመናና ለሌላ ነገር የሚታገዝ ከሆነ ቅያማ ለታ የግንባሩ ስጋ አልቆ ተቦጫጭቆ ነው ቅያ ማለት የሚነሳው አሉ ነቢዩ አለይሂ ሰላቱ ሰላም። ሐራም ነው። ይሄ ማለት በማንኛውም ነገር እጅን ክተት አይደለም። ሰበብና ሙሰብብ የሚባል ነገር አለ። ለርስክ መንቀሳቀስ ሰበብ ነው። ያን አሳክቶ አግራርቶ በረካ ማድረግ የሙሰቢባል አስባብ ስልጣን ነው። ሙሰቢባል አስባብ ጌታ አላህ ግን ርስቁ አልፈጠነም። ቶሎ ብሎ ሀብቱ ጎዳና ላይ መግባቱ አልፈጠነልኝም ብሎ ትግስትና ሰብር አጥቶ ቅድም እንዳል ዘመናዊነትን ተላብሶ የሐራም አይነቶች ላይ መዋኘት ግን አደጋ ነው። ሐራም እዚህ ጋር የቁርአን አያው የጋበዘን መነሻችን በኸምር ይሁን እንጂ ሌሎች እዚህ ጋር ያልተብራሩና እንደየቦታቸው እንደየአስፈላጊነታቸው ቁርአን ላይ እየደረስን እየደረስን በምንሄደው ቦታ ሁሉ መዳሰሳችን እንደጠበቀው ነው። ሁሉም ሐራም ግን ይሄው ነው። ሁሉም ሐራም በነገራችን ላይ ሐራም ጥቅም የሚያስገኘውን ያህል የሚገርማችሁ ነገር ሐላሎች አያስገኙም። ምክንያቱም ሊያፈረጥምህ እኮ ነው። ለሁሉ ነገር ለብዙ ነገር ነው የሚያፈረጥምህ። አንድም ለጀሃነም ነው ሰውየውን የሚያፈረጥመው፣ ሁለትም ጥሞት እንዳይወጣ እዛ እንዲቆይ ነው። ግን በጣም አደጋው ምን ላይ ነው? ነበረው አሁን የለውም ጋር ነው የሚያደርሰው። በረካው እንዲሆነ ነው የሚታጠበው። ስለዚህ በማንኛውም ሐራሞች ላይ ከፍተኛ የሆነ ጥንቃቄ እንዲኖረን ይገባል። እንግዲህ የቁርአንን ውበት እንየው። አገላለጹ ከአስተምሮቱም ውጪ ምን ያህል አርኪ ምን ያህል እንግዲህ ውብ እንደሆነ እንየው። ኢንሻአላህ እንግዲህ ባጋጠመን ገጠመኞች ሁሉ ተፍሲርን እንደዚህ ስንከታተል ጥሩ ትምህርቶችን ማግኘታችን የተረጋገጠ ነው።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 عبد الله سيد الأولين والآخرين وعلى آله ومن اهتدى هداه إلى يوم الدين سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم يقول الباري جل وعلا في مقام تنزيله الذي لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد አላሁ ስብሓነሁ ወተዓላ ባለፉት ድሩሶች በተለያየ የቁርአን አያዎች ከሚያመጡት ገጠመኞች እንደየቦታው አገላለጽ ብዙ ሂደቶችን እየዳሰስ መተናል። እንደየአስፈላጊነቱ ሁኔታው ይብራራ ነበር። በዛሬው ደርሳችን ነቢዩ አለይሂ ሰላቱ ወሰላም መካ ላይ በነበሩ ጊዜ ሂጅራ ስደት ወደ መዲና ከመሄዳቸው በፊት ውስን አመታቶችን መካ ላይ ከኖሩ በኋላ ነው ወደ መዲና ስደት እንዲሄዱ የተፈቀደላቸውና የታዘዙት። መካ የትውልድ አገራቸው ነው። ለሳቸውም ተከታዮቻቸው ለሆኑ ለሳህባዎችም የመካ ቁረሽ የራሳቸው ዘመዶች ጎሳዎቻቸው በአባት በአያት በቅድመ አያት የማናቀውን እምነት የማናቀውን ዲን አመጣህ ብለው ነበር የተፋለሟቸው። መቀበልና አለመቀበል ይሄ በራሱ አንድ መብት ነው። ግን የተከተሏቸውንም ሰሃባዎች ጭምር ለምን ተከተላችሁ ነቢዩን የማናቀውን ዲን በአያት በቅድመ አያት እያሉ ሲያጎሳቅሉና ሲያንከራትቱ ነው ሂጅራ የተፈቀደው ስደት ወደ መዲና በነፃነት ሊኖሩ የሚያመች ቦታ ስለሆነና ከመካ ወደ መዲና መዲናም ላይ ያሉ ሰዎች ያው አረቦች ናቸው። በቋንቋ አለመግባባትም ችግርም የለባቸውም። 488 ወይም ወደ 500 ኪሎ ሜትር ያህል መሃላቸው ላይ ርቀት አለ ከመካ እስከ መዲና። እዛ በዚህ መልኩ ስደት ነቢዩ ከሄዱ በኋላ መዲና ብዙ ሸራይ ብዙ የዲን እስላም ህግጋቶች አብዛኛዎቹ መዲና ከሄዱ በኋላ ነው ከአላህ ዘንድ ትእዛዛቸው የመጣና የታዘዙት እና ሐጅ ከዛ አንዱ ነው። የሐጅ ስነ ስርዓት ቂብላ የራሱ ወደ መካ ወደ በይቱላ ዞሮ እንደዚህ መስገድ ትእዛዙ የመጣው ሂጅራ ስደት ወደ መዲና ከሄዱ በኋላ እስከዛ ድረስ መካ ላይ ራሱ ከመካ ሂጅራ ወደ መዲና ከሄዱም በኋላ 16 ወይም 17 ወራት ያህል አንድ አመት ከምናምን መካ ላይ ይሰግዱ በነበረ ቅብላ ነበር ይሰግዱ የነበረው ወደ መስጅድ አቅሳ ወይም ወደ ቤተል መቅደስ አሁን ከምንሰግደው ቅብላ ተገላቢጦሽ ማለት ነው። ወደ በስተጀርባ ይሆናል። ይህም ተቀይሮ ወደ መካ ወደ በይቱላ ቂብላችሁ ይሁንና የአምስቱን ሰላት አስተጋገድ ቂብላ ወደ በይቱላ ትእዛዝ የመጣው እሱም ሂጅራ ወደ መዲና ከሄዱ በኋላ ነው። አብዛኛው ህግጋቶች የሸሪዓ መዲና ከሄዱ በኋላ የመጣ ነው። ስለዚህ መዲና ከሄዱ ህጅራ ከሄዱ በኋላ ቅድም ለመጥቀስ ለማንሳት እንደሞከርኩኝ ከመጡት ሕግጋቶችና ደንቦች ሸሪዓዊ ትእዛዞች አንዱ ሀጅ ነበር። ሀጃጅ ሀጅን ሲያደርግና ፈርድ ግዳጅ ሲሆንባት ሙስሊሙ ላይ የራሱ የአሰራር ህግ የራሱ የአሰራር ደንብ አለው። ያን ደንብ ጠብቆ ነው ሀጃጅ ሀጅን የሚያደርገው። ሀጅ ከአምስቱ ከእስልምና መሰረቶች አንዱ ነው። ይህን ማብራራት የግድ አስፈላጊ አይደለም። ማንም ሊያውቀው የሚችል ነገር ነው። ከሻሃዳ ጀምሮ እስከ መጨረሻው እስከ ሀጅ ድረስ። ሀጅ አምስተኛ መሰረት ነው፣ አርካን ነው። በአጭር አገላለጽ ሀጅ ፈርድ የሚሆንበት ሰው መን ስተጣ ኢለይህ ሰቢላ አሉ ነቢዩ። ሄዶ ሀጅን አድርጎ ስነ ስርዓቱን ፈጽሞ እስኪመለስ የሚያስችል አቅም ካለው አቅም በብዙ መልኩ ይብራራል። የሀጅ አቅም መን ስተጣ ኢለይሂ ሰቢላ ማለት ሀጅን አቅሙ የቻለ አቅሙ የፈቀደ መሰቢሉ ያ ረሱሉላህ ተብሎ ተጠየቁ ነብዩ። የመንገድን ጉዞ የቻለ ማለት ነው በሚል አዛዱ ወራህ ይላሉ። ሄዶ አጠናቆ እስኪመለስ ጉዞውን ስንቁን ምኑንም ምኑንም አካቶ የሚያስችል አቅም ሲደመር እሱ ሄዶ አጠናቆ እስኪመጣ እዚህ ያሉ ቤተሰቦቹ እሱ ባለበት አይነት ስታንዳርድ ሊቆዩ የሚችሉ ከሆነ ችግር ውስጥ ማይገቡ ከሆነ እነዚህ እነዚህ ሁሉ ይታይና አቁሜ ፈቀድ የሚባለው ይሄ ነው። ከሄደ በኋላ ግን ልክ ሰላትን የሚሰግድ ሰው ሽንት ይዞት አስቀድሞ የሸናውን ሽንት ጣህራ ማድረግ አለበት። ለሰላት ቅድመ ሁኔታ ነው ይሄ። ቀጥሎ ውዱ ማድረግ አለበት። ቅድመ ሁኔታ ነው፣ መግቢያ ነው። ከዛ በኋላ ሰላት ሊሰግድ የሚሰግድበት ቦታ መጣራት መረጋገጥ አለበት። ከነጃሳ የጸዳ ሊያሰግደው የሚችል መሆን ይህም መግቢያ ነው፣ ቅድመ ሁኔታ ነው። ከዛ በኋላ ወደ ቂብላ መዞር አለበት። ቀጥታ ወደ ታዘዘ ቂብላ ቀጥሎ ተክቢረተል ኢህራም ነው። ከዛ ወደ ሰላቱ ገባ ነው። ሰላት እስኪጠናቀቅ ድረስ ማንም ሰጋጅ ሙስሊም የሚያደርገውን ስነ ስርዓቶች ከሸሪያ የሰማውን የተረዳውን የተነገረውን አጠናቆ ከሰላት እስኪወጣ ድረስ የሰላት ህግና ደንብ ጠብቆ ማብቂያው አሰላሙ አለይኩም ወራህመቱላ አሰላሙ አለይኩም ወራህመቱላ። ኢፍትታው ሰላት ተክቢር ወኪታሙሃ ማብቂያውና ማጠቃለያው መደምደሚያው አትስሊሙ አለ። ልክ ሀጅም እንደዛው ከጠሃራ እንዳነሳን ሁሉ የራሱ ኢህራም አለው ሐጅን ሐርሞ ልክ ለሰላት እንደሚገባ ሁሉ ያረሙን የነየተውን ቀልቡ ለሚያስበውን ሀጅ ክንዋኔዎቹ አሁን እዚህ ጋር መዘርዘሩ አስፈላጊ አይደለም። መካ ከሄደ በኋላ የሚያደርጋቸው የሀጅ ስነ ስርዓቶች እዛ ላይ ገብቶ ፕሮግራሙን ሲጀምር ኢህራም ይባላል። ልክ እንደ ሰላት ኢህራም ሐጃጅ ያንን መግቢያ ኢርሃሙን ካረመ በኋላ የሐጅ ስነ ስርዓቱ ተጠናቆ እስኪወጣ ድረስ የሚሰጠው ስያሜ ሙህሪም ይባላል። ሐጅን ያረመ ሰው ማለት ነው። ይህ ሐጃጅ ሐጅን ሀርሞ ተግባራቱ ላይ መግቢያ እንዲሆንለት ካረመ በኋላ የሚፈቀዱ የማይፈቀዱ ነገሮች አሉ። ከልብስ ጀምራል። ዝም ብሎ እንደዚህ አይነት ማንኛውንም ዛሬ ሰው የሰው ልጅ የሚጠቀመውን ልብስ መልበስ አይችልም። ላ የልበሱል ሙህሪሙል ቀሚስ አሉ ነቢዩ። ቶብ እንደዚህ ቀሚስ መልበስ አይችልም ማለት ሰራዊላት ወለሰራዊላት ወለልቡርኑስ ወለልኪፋፍ አሉ ወለልአማኢም ሐጅ ስነ ስርዓት ሐርሞ ሐጅ ሊያደርግ ነው ብሎ ነይቶ ከገባ በኋላ የሚለብሰው ቀሚስ አይልበሳሉ። ነቢዩ عليه الصلاة والسلام። ሱሪም አይታጠቃሉ። ካቦርት በለው ኮት በለው ጋውን በለው አይችልም መልበስ። ሽፍን ጫማም ለእግሩ ማድረግ አይችልም አሉ። ይሄ ሐጃጅ ሙህሪም ከሆነ በኋላ የሚከለከል ነገር ነው። ሽቶም አይቀባም። ባለቤቱ አብራው ካለች ሐጃጅ ከባለቤቱ ጋርም ግብረ ስጋ ግንኙነት አይፈቀድም። ይህ ሙህሪም የታዘዘና እንዲፈጽማቸው የተሰጠው ደንብና መመሪያ ነው። አሁን ዘመኑ የከተማዎች እድገትና ለውጥ አንዳንድ ነገሮችን አስቀርቷል እንጂ በጊዜውና በሰዓቱ ካለው ሂደት ጋራ አሁን ብዙም አስፈላጊ ያልሆኑ በወቅቱ ግን የነበሩና የሚኖሩ እንደ ባህልና እንደ ተፈጥሮ ሆኖ አረቦች ስራቸው፣ ተግባራቸው አድርገው ይጠቀሙ የነበሩ ዛሬ በዚህ በእኛ ጊዜ የሌሉ አንዳንድ ፕሮግራሞች አንዳንድ ስራ ተግባሮችም አሏቸው። ተካተው ሐራም የሆኑ ሐጃጅ ካረመ ሰዓት ጀምሮ ቅድም ከቆጠርኩላችሁ ማብራሪያዎችና ካልተፈቀዱ ነገሮች ጋር የሚካተቱ ምሳሌ አደን፣ አውሬን ማደን፣ ይህም ክልክል ነው። ስለዚህ ሐጃጅ ይሄ ህግና ደንብ መመሪያ ተሰጥቶት በስተትም ሆነ አውቆም ሆነ ሳያውቅም ሆነ የተከለከሉትን ነገሮች ቢፈጽም ቢሰራ የሚቀጣቸው ቅጣቶች፣ ከፋራዎች አሉ። ቁርአኑም ገልጾታል። ሸሪአው የነቢዩ ሐዲስም አብራርቶታል። ስለዚህ የተከለከሉትን ነገሮች በመስራቱ የተቀመጠለትን የቅጣት መቀጣጫ በተቀመጠለት መሰረት ከፈጸመ ሀጁ የተሟላ ነው። የተከለከለውንም ነገር ፈጸመ ሀጃጅ ያልተፈቀደውን ከፋራውንም አልከፈለም። ሀጁ ጥያቄ ምልክት ውስጥ ይገባል። ተቀባይነቱንም ላያገኝ ይችላል። ሸሪዓ አንዳንድ ጊዜ በኡሱለል ፍቂ ሳብጀክት ላይ ኡሱል ፍቂ ማለት ከኡሉሞች አንዱና ዑለማዎች የዕልም ደረጃቸው በጣም ከፍ ሲል የሚቀሩት የሆነ የዕልም የእውቀት አይነት ነው። በዚህ በኡሱለል ፊቅህ አንድ ባብ ላይ ምን ይላል? ሸሪዓ አላ ኪላፍል አቅል ሊመጣ ይችላል። ኪላፈል አቅል ማለት ምን ማለት ነው? የሰው ልጅ አይምሮ ከሚያስበውና ከሚጠብቀው ተገላቢጦሽ ለምን አስፈለገ ይሄ ነገር? ሸሪዓና የሸሪያ ህግ ሊሆን እንዴት አስፈለገ ብሎ አቅል የሰው ልጅ አይምሮ ሊያምንና ሊቀበል የማያስችል ነገር ሆኖ አንዳንዴ ይመጣል። ሸሪያ ሁሉ ጊዜ አንድና አንድ ሁለት እያለ ይመጣል። ራሱም ያ ካልሆነ ኢላህይም አይደለም ሸሪያም አይደለም ማለት ነው። ምሳሌ መስጠት ይቻላል። በዚህ ቅድም ያነሳሁላችሁ ቅብላ፣ የሰላት ቅብላ ፈሊላህ አልመሽሪቁ ወልመግሪብ፣ ምስራቁም አቅጣጫ ምዕራቡም ደቡቡም ሰሜኑም የአላህ ነው። ለምን አስፈለገ ወደ ሰሜን መመለስ ለቂብላ? ወደ ካዕባ መመለስ ለምን አስፈለገ? አቅል ይጠይቃል። ይሄን ስጁዱ ሩኩዕ የአላህ ከሆነ የተፈለገውና ግቡ አላህ የተፈለገ ከሆነ ወደ ደቡብ ውስጥ ቢሰገድ አንዳንዴ ወደ ምዕራብ አንዳንዴ ወደ ምስራቅስ ቢሰገድ ይላል አቅል። ምናመልከው አቅጣጫ ነው እንዴ ሊል ይችላል። ይሄ ተአቡድ ይባላል። አላህ አዞሃል ተቀብሎ መፈጸም ተግባራዊ ማድረግ የባሪያው ግዳጅ ነው። ወደዚህ ቅብላ ሆኖ ስገድ ብሎ ኸልቁን ሲያዛላ አቅጣጫን አምልክ አላለም ብሎ ቢል ነው። እንዴት አቅጣጫ ማምለክ ሊሆን አይደል? አላክላፍ ይባላል። ሴቶች በዲን ኢስላም ፕሬድ ላይ ካሉ ሀይድ ላይ ካሉ ሰላት መስገድ የለባቸው። ረመዳንንም መጾም የለባቸው። ጥሩ ከፔሬዳቸው ግን ከወጡ በኋላ የተቋረጠውን ረመዳን ቆጥሮ ይከፍላሉ። ግድ ነው። ሰላትን ግን አይከፍሉም። ወደ አቅል ስታመጣው ጥያቄውን ሶሙም ኢባዳ ነው፣ ሰላቱም ኢባዳ ነው። ልክ እንደ ሶሙ ለምን ሰላት ተቆጥሮ አልተከፈለም? አልከፈሉም ሴቶች ይላል አቅል። ምንም አይነት ማብራሪያ ነው ምንም አይነት ትንታኔ ሳይሰጥ ሸሪያ ሰላትን እንዳትከፍ ፔሬዷ ሲቋረጥ ታጥባ ብቻ ትጀምራል። ሶምና ረመዳን ግን የተቋረጠውን ቆጥራ ትከፍላለች። መክሉቅ ኻሊቅ ያዘዘውን ነገር እሺ ብሎ ከመቀበል ውጪ ምክንያታዊ ሁሉ ቦታ ላይ ምክንያታዊ ሆኖ ሊተነተን አስፈላጊ አይደለም። መሰለል ኩፈይን እንውሰድ። ምሳሌ ጫማ ላዩን ማበስ በጃዙ አህካማ ሸሪያ እየተማራችሁ ነው። የሸሪያ ህግጋቶችን መሰላል ኩፈይን ማለት እንዴት ነው? የሰው ልጅ ለሰላት ውዱ ሙሉ ውዱ ያደርግና እግሩን መታጠብ ሲደርስ ጫማውን ላውን እንዲህ ያብሳል። እንደ መታጠብ ይካትታል፣ ችግር የለውም። ካልሲም ቢሆን ይቻላል። እሱ አዲስ አለ። ትርምዚ ያወራቸው ሪዋዮች አሉ። ሽፍን ጫማ ወይም ካልሲ አካባቢው ላይ የሚኖር ሰው አምስት ሰላት ብቻ ይጠቀማል። በዚህ መልኩ የውም ወሌላ አንድ ቀንና አንድ ምሽት ማለት ነው። መንገደኛ ሆኖ ሙሳፍር ሆኖ አካባቢውን ለቆ የሆነበት የሄደ ከሆነ ግን ሶስት ቀን ተከታታይ እንደዛ መጠቀም ይችላል። ሸር እንደዚህ አድርጎ አግርቷል። ግን እንደ አቅል መሆን ያለበት ይልሃል። አቅልህን ስታሰራው ጉዱ ያደረገ ሰው መስ ማድረግ ጫማ ወይም ካልሲ ማበስ አቅል ሊቀበል የሚችለው ስሩን ነው። እንደዚህ ቢታበስ አቅልን ሊያሳምን ይችላል። አዋራ፣ ቆሻሻ ሊያገኘው ስለሚችል ላዩን ማበስ ተአቡድ ነው። እንዴት ለምን ለው ካነ ዲኑ ቢራእይ አለ አልይ ብን አቢ ጣሊብ ዲነል እስላም እንደ ሰዎች አመለካከት ሚሰራ ቢሆን በሰው ልጆች አቅልና አይምሮ የሚቀነባበር ቢሆን ኖሮ አለ ለካነ አስፈሉል ኩፍ አውላ ብልመሲህ ምን አዕላሁ አለ። ጫማ ታቹን ማበስ ወይንም ካልሲ የምትረግጥበትን ስሩን ማበስ የተሻለ ሆኖ ይገኝ የነበረ ላውን ከማበስ አቅል የሚለውና አቅል ሊቀበል የሚችለው ታቹን ብታብስ ነውና ልክ እንደዛ ሀጅ ላይ ለምን የምትላቸው አንዳንድ ህግና ደንቦች አሉ። አላህ አዟል መስራት ብቻ። ቅድም እንዳልኳችሁ ሐጃጅ እነዚህ የተከለከሉ ነገሮችን ምስጢራቸውና ትንታኔያቸውን ስታይ ይሄ ለዚህ ምክንያት ይሄ ለዚህ ምክንያት ይሄ ለዚህ ምክንያት ነው ያልተፈቀደው ብለው ነቢዩ ማብራሪያና ትንታኔ እስካልሰጡ ድረስ እሺ ብሎ መቀበል ለሰው ልጅ ግድ ነው። ሐጃጅ ካልተፈቀዱ ነገሮች አንዱ ወይም ከተከለከሉ ነገሮች ከኢህራሙ እስኪወጣ ድረስ አንዱ ሰይድ ነው። ሰይድ ማለት ማደን አውሬ ማደን በሰዓቱ አረቦች አደንን በሁለት መልኩ ይጠቀማሉ። አንደኛ ቀለብ ነው ይበሉታል በስጋነቱ። ሁለተኛ አውሬን ማደን ያረካቸዋል፣ በጣም ያስደስታቸዋል፣ ጥሩ ስሜት ይሰጣቸዋል። ሀጅ ላይ ኢህራም ሐርማችሁ قال تفقدوا نغروج عندو نو عادن اندات على الله سبحانه وتعالى يا أيها الذين آمنوا لا يبلو أنكم الله بشيء من السيدة بطا من مياجبو قدم دالكواتو حج ወደ ለነቢዩ አክረም ዑምር አካባቢ ነው ግዳጅና ፈርድ የሆነው። ወደ መዲና ሄደው በስደት ከሳባዎቻቸው ጋር ወደ ስድስት ዓመት ያህል ከተቀመጡ በኋላ ዑምራ አድርገን በይቱላ ደርሰን ዑምራ ብቻ አድርገን እንድንመለስ ይፍቀዱልን ብለው ሰሃባዎች ከበይቱላ ናፍቆትና ፍቅር የተነሳ ነቢዩን ብዙ አስቸገሯቸው። መዲና ሄደው አንድ ስድስት ዓመት ያህል ከቆዩ በኋላ እሺ ዑምራ እናደርጋለን ብለው ወደ መካ ሄደው በይቱላ ጠዋፍ ይደረጋል። እንዲህ ዙር ትሰራለህ ከውጭ በይቱላ ሰባት ጊዜ። ሰፋነ መርዋ የሚባል ተራራ አለ። በሁለቱ ተራራዎች መሃል ሰባት ጊዜ ትሮጣለህ። ቀጥሎ ጸጉርን በመቀስ መቀነስ ዑምራ የሚባለው ይሄ ነው። ግን ይህን የኡምራ ስራ ተግባር እስክጨርስ የቅድሙ ኢህራም እዚህም ላይ ይሰራል። ለሀጅ የተቀመጠው ህግና ደንብ ዑምራም ላይ ይሄው ነው። በይቱላን መካን እና ያለን ተሰደን ተባረን ትተን የመጣ ነውን ቤቱላን መካን በዛው እግረ መንገድ ኡምራ የምናደርግ ብሎ ሰሃባዎች ካልሄድን ብሎ ሲያስቸግሯቸው ልክ መዲና ሂጅራ ስደት ከሄዱ በስድስተኛ ዓመታቸው አመል ሁደይቢያ ሰሃባዎችን እንዳለ አስከትለው ነብዩ ለኡምራ ተግባር ሲሄዱ ሁደይብያ የሚባል ቦታ ሲደርሱ ቁረይሾች ሌላ ዜና ደረሳቸው። ቁረይሽ ማለት መካ ዙሪያ ላይ የሚኖር መካ ላይ ነዋሪ ሆኖ የሚኖሩ አረቦች ናቸው። ይህን ዲን የተቃወሙና አንቀበልም ያሉ ሰሃባዎችም ላይ ችግርና ስቃይ ያመጡ ነቢዩና ሰሃባዎችም እንዲሰደዱ ያደረጉ ሰዎች ናቸው። እነዚህ ቁረይሾች ጋር ሌላ ዜና ደረሰ። የሚመጡት ሰሃባዎችና ነቢዩ ለኡምራ ነው። ኡምራ አድርጎ መውጣት ነው። ሌላ ዓላማ ሀሳብ የላቸው። ሸይጣን ግን ሌላ ነገር አናፈሰ። ለቁረይሾች መካ ለሚኖሩ ሰዎች ሙሐመድ አባራችሁት፣ ወደ መዲና ስደት ከሄደ በኋላ አቅምና ጉልበቱን አፈርጥሞ የመካን ህዝብ እንዳለ ሊጨርስ እየመጣ ነው ብሎ አናፈሰላቸው። የዛን ሴት ሳትቀር ህፃን፣ ትልቁ፣ ትንሹ መከላከል በሚችል አይነት ቢላዋ ሳይቀር ይዘው በከፍተኛ ዝግጅት ተነሱ። ሁደይቢያ የሚባል ቦታ መጥተው ነቢዩ ሰሃባዎችን አስከትለው ከመጡ በኋላ ነው ነቢዩ የተቀመጡባት ግመል ወደ መካ የምትሄደውን ትታ እዛው ተንበረከከች። ሂክማ የአላህ ሂክማ ሰሃባዎችና ነቢዩን አላህ ሲያዝንላቸው ነው። እነሱ ኢህራም ለብሶ ነው እየሄዱ ያሉት ሰሃባዎች ነቢዩን ተከትለው በነገራችን ላይ ቅድም የዘለልኩትና የረሳሁት የተከለከሉ የልብስ አይነቶችን አብራርቼላችኋለሁ። መልበስ ያለበት ሀጅን የሚያደርግ ሰው ወይንም ዑምራን የሚያደርግ ሰው ከታች ቅድ የሆነ አንድ ጨርቅ ያሸርጣል። ያንኑ ተመሳሳይ ከላይ ይለብሳል። ሙህሪም ይሄንን ነው የሚለብሰው። ምንም ነገር የለም። እነዚህ ሰሃባዎች ዱላ እንኳን አልያዙ። ዑምራን እናደርጋለን ብለው ነው ነቢዩን አጅበው ይሄዱ አሉት። አሁን እንደነገርኳችሁ ቁረሽ ዝግጅቱን እዩት። እሳት ላይ ሄዶ ሊገቡ ነው። ተጨፍጭፎ ታርዶ ሊያልቁ ነው። ሁደይቢያ የሚባል ቦታ ላይ ደርሰው ነቢዩ ግመላቸው እምቢ ብላ ተንበረከከች። ሀበሰሃ ሀቢሱል ፊል አሉ ነቢዩ ወኢነሃ ማእሙር አሉ። ሰሃባዎች ስትንበረከቅ አንዳንዶች መጥተው ቻይ እያሉ መታ መታ ቢያርጓት በፍጹም ወደ መጡበት ወደ መዲና ሲያዞሯት ትነሳና ትሄዳለች። ግመሏ ነቢዩ የተቀመጡባት አለይሂ አፍደሉ ሰላቱ ወአተሙ ወደ መካ ሲመልሷት በፍጹም ታዛ ነው ተዋት አሉ ነቢዩ አለይሂ ሰላቱ ሰላም። እንዳልኳችሁ አላህ ተርቲቡን እዩት። ባይሆን ይሄ በኢህራም የሚያሰዱ እሳት ውስጥ ሊገባ ነው። ይሄ ታሪክ በጣም ረዥምና የምጥም ነው። ቦታ አለው። ቦታውን ስንደርስ የምናብራራ የምንተነትነው ይሆናል። ግን ምን አለ ሐጅ ወይንም ኡምራ የተነሳ ሰው ሐጅ ወይንም ኡምራ የተነሳ ሰው እንዲያን ይሁን በሽታም ይሁን የመንግስት ፖሊሲም ይሁን ጦርነትና አጋጣሚ ክስተት ተከስቶም ይሁን ሀጅ ወይንም ኡምራን ነይቶ ተነስቶ እንደዚህ አይነት ችግር ከገጠመው የገጠመው ቦታ ላይ እንስሳ ነገር ፍየል ወይንም በግ እንዳቅሙ ገዝቶ አርዶ መሳኪን እዛ አብልቶ ትቶ ይመለሳል። ወደ ቤቱ ወደ አገሩ በዑምራ ይያዝለታል። እንድንመለስ ታዘናል አሉ ነቢዩ አለ ሰላቱ ሰላም ለሰሃባዎች። ኡምራ ማድረግ አይቻልም አልፈቀደልንም አሉ። ቂሳው በጣም ረዥም ነው። በጣም ሊቆርጦ ፈልጌ ነው። እንዳሁኑ እንስሳ ከብት ታርዶ ትቶ መመለስ የግድ ነው። ያርዳል፣ ለኡምራ የተነሳ ሰው ወይንም ለሐጅ የተነሳ ሰው ለመሳኪን ያበላል፣ ጸጉሩን ይላጫል፣ ትቶ ይመለሳል። ይህንን እናድርግ በዚህ ታዝዣለሁ አሉ ነቢዩ አለይሂ ሰላቱ ሰላም። በዛን ሰዓት እዛው ላይ እያሉ ቀናት ፈጅቶባቸዋል። እየተከለከለ አውሬ ያልተፈቀደው ለሙህሪም ማደን ገድሎ አውሬውን ስጋውን መብላት ከተከለከሉ ነገሮች አንዱ ናቸው ብያቸዋል ለፈተና እዛው በተቀመጡበት የሚያማምሩ አውሬዎች ለማደን የተፈቀዱ አይነቶች ውር ውር ውር ውር ልባቸው ነበር። ይህ አያት ወረደ። አላህ ይፈትናችኋልና ብሸይእ ምን ሰይድ ተናሉሁ አይዲኩም ወሪማሁ አንዳንድ ደካማዎቹ በእጅ ላጥ አድርጋችሁ እዛው አርዳችሁ ገፋችሁ ልትበሉ የሚያስችል ያህል መጥተው አጠገባችሁ ላይ ውር ውር ይላሉ። አቅም ያላቸውና የሚሮጡ የሚሸሹ አይነቶች ደግሞ በጦር መሳሪያ ወይንም በዘንግ እየወጋችሁ ልታድኑ በሚያስችል መልኩ የተከለከለ ያልተፈቀዱ አደን አውሬዎች በፊታችሁ እያንዣበቡ ተፈተናችኋል። አላህ ስብሐነ ተዓላ። ይሄንን አላህ ሲከለክል ሊያዕለም አላህ መን የኻፉሁ ብልኸይብ የአላህን ተግባር አዞናል ጌታ አላህ። ቅድም እንዳልኳችሁ ነፍስያ የሚቀበልም የማይቀበልም ነገር በሸሪያ ይታዘዛል። አላህ አዞኛልና ሳይቆረቅረኝ ቅር ሳይለኝ ብሎ ተቀብሎ የሚተገብረውንና ማይተገብረውን ለማየት ብለን ነው አላህ ሱብሓነሁ ወተዓላ ፈመን ኢተዳ ባደ ዛሊክ ፈለሁ አዛቡን አሊም የማይፈቀድ ነው ተብሎ እየተነገረው ነፍስያው አሸንፈው ሙህሪም ሆኖ እያለ ድንበር ጥሶ አድነው ስጋውን ሊበላ ትእዛዙን የጣሰ የአላህን ትእዛዝና አዋምር በመጣሱ ብቻ የሚያሳምም አዛብ ይገጥመዋል አለ አላሁ ስብሓነ ወተዓላ። ያ አዩሃ አለዚነ አመኑ ላ ተቅቱሉ ሰይደ ወአንቱም ሁሩም ህግና ደንቡን አስቀመጠ። ከዛ በኋላ ሙእምን የሆናችሁ ሰዎች ሐጅን ወይም ኡምራን ሐረማችሁ ከተነሳችሁ በኋላ አደን አድናችሁ አውሬዎችን እንዳትገድሉ አለ። መቼ ወአንቱም ሁሩም ሙህሪም ሆናችሁ እያላችሁ አይፈቀድላችሁ። ወመን ቀተለሁ ሚንኩም ሙተአሚዳ ነፍስያውን አላሸንፍ ብሎ ቅድም እንደነገርኳችሁ በወቅቱ በሰዓቱ ለአረቦች አንድም ርስቃቸው ነው፣ አንድም እንደሱ ሱስ ለዛ መደሰትን የሚፈጥርላቸውም ነገር ነው። አድኖ ለማያድነውም ይሸጣል። ጥቅሙ ብዙ ነው። በሰዓቱ ዛሬ የሚታደን ጊዜ ባይሆንም አደንና የማደን ሂደት ዛሬ ባይኖርም በዛን ሰዓት ካለው ፋይዳ ጋር አያይዘን ነው አቅላችንን የቁርአኑን ማዕና ማየት ያለብን። ወመን ቀተለሁ ሚንኩም ሙተአሚዳ ሙህሪም ሆነው ያልተፈቀደውን አውሬ አድኖ የገደለ ሰው ተሳስቶ ሳያው መሆኑ ቀርቶ ሙተአሚደን ሆን ብለው ቅድም እንዳልኳችሁ ሐጅን አርሟልና ያልተፈቀደ ነገር ነው የሰራው መቀጣጫ ስለተቀመጠለት ፈጀዛኡ ምስሉ ማ ቀተለ ሚንና መቀጣት ያለበት ያ አድኖ የገደለውን አውሬ መጠን በቁመቱ፣ በሰውነቱ፣ በግዝፈቱ ሊመጣጠን የሚችለውን ነአም መክፈል አለበት። ነዓም ማለት በአረብኛ ሶስት እንስሳዎችን ያካትታል። ግመል ላምና የላም ዘር፣ በግ፣ ፍየል እነዚህን ያካትታል። ከነዚህ አቻ ሊሆን የሚችለውን ነገር ገዝቶ አርዶ ሰደቃ ማድረግ አለበት። ለመሳኪን አንድ ነው። ተመጣጣኝ ለመሆኑ ያህክሙ ቢሂ ዘዋ አድል ሚንኩም ውሳኔ የሚሰጡ ፍትሃዊ የሆኑ ሰዎች መሆን አለባቸው። ያልተፈቀደ አውሬ አድነ የገደልከውን በመጠን በአይነት በግዝፈት አው አቻ ይሆናል ብለው ሊፈርዱ ሊወስኑ ፍትሃዊ የሆኑ ሰዎች የወሰኑት መሆን አለበታል። ሀዲያን ባሊገል ካዕባ የሚቀጣ ከነዓም ማለት ከግመል ላምና ከላም ዝርያ በግ ወይም ፍየል ተብሎ አድኖ የገደለውን አይነት አውሬ አቻ ሊሆን ይችላል ተብሎ የተወሰነውን ገዝቶ አርዶ ሰደቃውን ሀዲያን ባሊገል ካዕባ ወደ ካዕባ የሚደርስ መሆን አለበት አለ ጌታ አላሁ ስብሐነ ወተዓላ። እዛ ላሉ መሳኪኖች መውሰድና ማከፋፈል አለበት። ይሄ አንዱ ነው። ሆን ብሎ አድኖ ምሁርም አደን አድኖ ከገደለ ያልተፈቀደውን ፈጽሟል። መቀጣጫውና ከፈራው አንዱ ይሄ ነው። አው ወይም ከፋረቱን ጣም መሳኪን አሁንም ሁለተኛው አማራጭ ምስኪኖችን ማብላት መመገብ አለበታል። በዛ ምትክ መቀጣጫ ሊሆን የሚችል ለአንዳንድ ለእያንዳንዱ ምስኪን አንድ ሙድ በሚበቃ መልኩ ገዝቶ ሊያርድ አቻሚ የሆነውን ሊያገኝና ሊሳካለት የማይችል ከሆነ ማለት ነው። የመጀመሪያው ከፋራ በዛው መጠን ምግብ ይገዛና ያን ምግብ ለመሳኪን ሰደቃ ያበላል ማለት ነው። ሁለት ሶስተኛው አማራጭ አው አድሉ ዛሊከ ሲያም ወይ ከዚህ ጋር ሊመጣጠን የሚችል ጾም መጾም አለበት አለ አላህ ሱብሓነሁ ወተዓላ። ያልተፈቀደ ነገር ፈጽሟል ሰርቷልና ሐጁ ላይ ጉድለት ወይንም ኡምራው ላይ ጉድለት አምጥቷል ጾሙ ላይ ፉቃሃዎችና ዑለማዎች የሰጡት ትንታኔ አለ። እንደ አውሬው አገዳደል አነስተኛና ዝቅተኛ፣ አውሬ፣ መካከለኛ፣ ከፍተኛ መሆኑ ይታይለታል። ከሶስት ቀን ይነሳል እያለ እስከ አስር ቀን ድረስ የጾሙ ሁኔታ በዚህ ይለካል ይላሉ። ይህን ሁሉ አላህ ያደረገው ለሙህሪም ሊየዙቀው ባለ አምሪ ጥፋት ሰርቷል፣ ያልተፈቀደ ነገር ሰርቷል፣ ጥሰት ስለሰራ የወንጀሉን ጥፋት አላህ በዚህ አይነት መቀጣጫ ሊያስቀምሰው ፈልጎ ነው። አፈላሁም ማሰለፍ ያልተፈቀደ መሆኑን ከማወቁ በፊት ሐጅ ላይ አሁን የተባለውን ነገር መፈጸም፣ ያልተከለከሉትን ነገር ያልተፈቀዱትን ነገር መፈጸም ከማወቁ በፊት ወይንም ሐራምነቱ ከመገለጹ በፊት ያደረጋቸው ነገሮች እሱን አላህ አውፍ ብሎታል፣ አልፎታል። በስተት በመሀይምነት ባለማወቅ የተሰሩ ነገሮች ይታለፋሉና ወመን አዳ ፈየንተቂሙ ላሁ ነው። ማብራሪያ ተሰጥቶት ከሸሪዓ ከዑለማዎች ተነግሮት ሸሪዓውን አውቆ ቁርአን ሐዲሱን አውቆ እያወቀ ወደዛው ጥፋትና ወዳልተፈቀዱ ነገሮች ሙሪም ሆኖ እያለ ከገባ ፈየንተቂሙ ላሁ ምንሁ አላህ ይበቀለዋል። ትእዛዝን የጣሰው አኸራ ላይ ይቀጣዋል ማለት ነው። ወላሁ አዚዙን ዙንቲቃም የከለከለውን ነገር በማንኛውም መልኩ በእንብተኝነት፣ በአመፀኝነት ጥሶ ለሚሰራ ሰው የአላህን ትእዛዝ ለምጥስ ሰው ሊበቀል አላህ ሙሉ አቅም ያለው ጌታ ነውና